السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام الأتمان النبي الآمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا بما علمتنا وزدنا علما يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام أسبوعيا يوم الأربعاء ويوم الاثنين فيكون درسنا اليوم من حديث 355 حديث بن جبل رضي الله عنه من يقرأ المتن فليتفضل مشكورا السلام عليكم ورحمة الله وبركاته عليكم السلام ورحمة الله أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وعن معاذ بن جبل رضي الله عنه قال وقتنا مع النبي صلى الله عليه وسلم في غزوة تابوك فكان يصلي الظهر والعصر جميعا والمغرب والعشاء جميعا رواه مسلم وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم لا تقصر الصلاة في أقوال في أقل من أربعة برد من مكة إلى أسفان راه دار قطنبي بإسناد ضعيف وصححه أنه موقوف كذا أخرجه ابن خزيمة وعن معاذ بن جبل رضي الله عنه قال خرجنا مع النبي صلى الله عليه وسلم في غزوة تبوك فكان يصلي الظهر والعصر جميعا والمغرب والعشاء جميعا رواه مسلم وعن معاذ بن جبل كمعاذ بن جبل تزجب تورى ማለት ነው ምን አለ قال خرجنا ወጣን مع النبي صلى الله عليه وسلم ከነብዩ ጋር ወጣን ከየት ነው የሚወጡት ከመዲና ማለት ነው في غزوه تبوك ለተቡክ ዘመቻ ወይም በተቡክ ዘመቻ ጊዜ አብረው ወጣን ከመዲና ተቡክ ምን ያክል ኪሎ ሜትር እንደው በጊዜ ባላቀውም ያወርቀቱ ርቀቱ ይሄ ነበር ጉዞ ማለቱ ነው فكان يصلي الظهر ظهرን ይሰግዱ ነበር والعصر عصرን جميعا ما بمعنى جمعا አንድ ላይ ማለት ነው ظهرنا عصرን عندي ላይ والمغرب والعشاء مغربنا عشاء ጀሚዓን አንድ ላይ ይሰግዱ ነበረ ሐዲሱ ያው ሙስሊም ነው ምን ማለት ነው ከመዲና ተቡክ ያለው ርቀት ወይም ሰፈር ሰፈር በሚባል ተይዞ ጀምዕ ያደረጉ ይሰግዱ ነበረ ጀምዑ ተቅድም ነው ተአኺር ነው እዚህ ጋር አልተገለጸም ነገር ግን ሁለቱም ይቻላል ማለት አስሩን ወደ ዙህር ማንጣት ወይም ዙህሩን ወደ አስር መውሰድ ይቻላል መግሪብን ወደ ኢሻ ኢሻ ወደ መግሪብ እንዲያስፈልግነቱና እንደ ቢዝነሳቸው ይችላሉ እማይቻለው ምንድነው አስሩና መግሪብ አይቻልም አንድ ላይ መስገድ ኢሻና ፈጅርም እንደዛው ወይም ደግሞ ዙህርና ፈጅርም እንደዛው ከዚያው ውጭ ያለው ግልጽ ነው ይቻላል ነው ቀጥሎ وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم لا تقصروا الصلاه صلاه አታሳጥሩ في اقل ما ባነሰ من اربعه برود ቡሩድ ያው አሁን ኪሎ ሜትር ሜትር እንደምንለው ነው መስፈሪያ ነው መለኪያ ነው ከአራት ቡሩድ ያነሰ ከሆነ የምትጓዙት ጉዞ ሶላትን አታሳጥሩ ሙሉ አርጋችሁ ስገዱ ዙህርንም አስርንም ኢሻንም አራት አራት ስገዱ እንደማለት ነው ምን ያክል ነው ይሄ አቀል ምን አርባዓት ቡሩድ ማለት ሲባል ሚመከተ ኢላ ዑስፋነ ከመካ እስከ ዑስፋን እንደማለት ነው ዑስፋን በይነ መዲና ወመካ የምትገኝ ሀገር ነች ሐዲሱን رواه الدارقطني باسناد ضعيف ደካማ ነው እያለን ነው صحيح ዘገባ موقوف ነው انه موقوف ማለት موقوف على ابن عباس ማለት ነው የኢብኑ አባስ አባባል እንጂ የነብዩ አለይሂ ሰላቱ ወሰለም አባባል አይደለም ትክክለኛው ዘገባ ማለት ነው እንግዲህ ቡሩድ ማለት ቡሩድ ማለት ጀምዑ በሪድን ቡሩድ ይሉታል በሪድን ቡሩድ ፍዑል በሚለው ቡኻሪ ቡሩድን ሲፈስሩ 16 ፈርሰኽ ነው ብለዋል አንድ ቡሩድ 16 ፈርሰኽ ነው አሉ ፈርሰኽ ደግሞ 3 አሚያል ነው አንድ ፈርሰኽ የሚባለው 30 አሚያል 3 ማይል ሲሆን ነው እና والميل ማይል ማለት ደግሞ 1600 ሜትር ማለት ነው አንድ ማይል ይሄን አባሶ ማግኘት ይቻላል ዙሮ ዙሮ ግን ከዚህ በታች ሶላት አታሳጥሩ ከዚህ በላይ ከሆነ መንገዱ አሳጥሩ የሚል ሶሂህ ዘገባ የለም ይሄም ደካማ ነው ضعيف ነው ስለዚህ ضعيف ከሆነ መረጃ ሊሆንም ምንም ልናደርገው አንችልም ማለት ነው ዑስፋን የምትለው የቦታ ስም ነች ዑስማን በሚለው ወዝ ትገኛለች ዑስማን ዑስፋን ቀሪየቱን አሚረቱን ተቃው ሸማል መካ ለመካ በስተሰሜን በኩል የምትገኝ ነች ከመካ ዑስፋን 80 ኪሎ ሜትር ነች ከመካ ዑስፋን 80 ኪሎ ሜትር ነው ስለዚህ ከ80 ኪሎ ሜትር በታች ከሆነ አታሳጥሩ እንደማለት ነው ግባጭሩ ያሁኑ ጦሪቀ ሰሪ የሚባለው በሷ ላይ ነው አልፎ የሚሄደው ይላል وفيها اماره وشرطه አሁን ላይ ከተማ ነች ያው በለድ ያላት ሹርጦ አላት መድረሳዎች አሏት ሙስተውሰፎች ክሊኒኮች አሏት የተለያዩ አገልግሎቶች ለህዝብ የሚገለገልበት ያላት ቦታ ነች ያው ከፍ ያለ ከተማ ነች ማለት ነው በአካባቢው ያው ወደ መዲና ጠጋሪ ትመስላለች 80 ከሆነ ለመካ ይቀርባል አላ ይሃል في سيره النبويه ብዙ ጊዜ ትነሳለች ከተማ ማለት ነው ሐዲሱ በጥቅሉ ሷሂህ ቢሆን የሚያመለክተው ምንድነው የመጀመሪያው ሙስሊም ሐዲስ አለ جواز الجمع بين صلاتي الظهر والعصر في وقت واحد ሰፈር ላይ ዙህርና አስርን አንድ ላይ መስገድ እንደሚቻል መግሪብና ኢሻንም መሰብሰብ እንደሚቻል ጀማዓ ተቅዲምም ሆነ ጀማዓ ተኽርም እንደሚቻል ያሳያል ጀምዑ ደግሞ ሩክሳ ነው ለሰፈር ሲባል የተፈቀደ ነው طيب يدل على أن سبب الجمع صيرورة وقت إحدى الصلاتين وقتا للأخرى ظهر ወደ አስር ስንወስደው ወይም አስር ወደ ዙህር ስንወስደው እንደቀዱ አይደለም የራሳቸው ጊዜ ሆኗል በቃ ተፈቅዷል ማለት ነው فليست احداهما ادان والاخرى قضاء አንዱ ለታዊ ሶላት ነው አንዱ ቀዷ ነው የሚባል ነገር የለም ጀማዓተ ተኺር ላይ ማለት ነው والأولى صليت في وقتها والثانيه قبل وقتها የሚባል የለም ጀማዓተ ተቅዲም ላይ ያንዷ ወቅት ሳይገባ ያንዷ ከገባ በኋላ ተሰገደ የሚባል ነገርም የለም ወደ ወደ ኋላ መውሰድ ነው ወደፊት ማመጣ ነው የሁለቱም ሶላቶች ወቅታቸው ሆኗል ያ ጊዜ ማለት ነው طيب በሰፈር ላይ ሶላት ማሳጠር በጥቅሉ አራቱ መዝሃቦች እንዴት ያውታል የሚለውን ስናይ ኢማሙ ሻፊዒና ኢማሙ አህመድ ጀማዓተ ተቅዲምም ሆነ ተአኺርም ሆነ በዙህርና በአስር በመግሪብና በኢሻ ይቻላል በሚል ነው የሄዱት ኢማሙ ማሊክ በአንድ ዘገባቸው እንዲሁም ኢብኑ ሐዝም ጀማዓተ ተአኺር ይበቃል ጀማዓተ ተቅዲም አይበቃም ይላሉ አቡ ሐኒፋና ደረሶቻቸው አቡ ዩሱፍ እና ኢማሙ መሐመድ ይባላሉ እነሱ ደግሞ አይፈቀድም አሉ ጀማዓተ ተቅዲምም ሆነ ጀማዓተ ተኽርም ሆነ አይቻልም ኢላ አን የኩነ ጀማዓን ሱሪያን አሉ ቢሳር ነው ጀማዓን ሱሪያን ሶሪያን እንደነሳችሁ ቅርጻዊ መሰብሰብ ነው አሁን አንድ ላይ ሰገዱት ማለት ቅርጻዊ አንጻራዊ ማለት ነው አንሳራዊ ወይም ቅርሳዊ ቅርሱ ሲያውት ቅርሱ አንድ መሰለ እንጂ ዙህርን በዙህር ሰዓት እየተሰገደው አስሩ ማስሩ ሰዓት ላይ ነው የተሰገደው ነው ሐነፊዮች በሰፈር ላይ ሰብስቦ መስገድ አይፈቀድም ሐነፊያው መዝሐብ ማለት ነው እህ ነብይ አሸግደው የለም ይሄም ልታረጉ ነው ስላቸው አይ ይሄ አንጻራዊ ነው አሉ ወይም ቅርጻዊ ነው አሉ ቅርጻዊ ገብቷችኋል ዙህርን መጀረሻ ወቅቱ ላይ መግሪብ ማን ነው አስርን መጀመሪያ ወቅቱ ላይ መስገድ ማለት ነው ለምሳሌ በኢትዮጵያ አቆጣጠር እንዳላችሁና ዙህር የሚያበቃው እስከ 9 ሰዓት ነው ቢባል እስከ 9 ሰዓት እንደገና አሱር የሚገባው ከ9 ሰዓት ቀጥሎ ነው ቢባል ማለት ነው ምን ሊሉ ነው ቢያንስ ዙህርን 8 ሰዓት ከ55 ደቂቃ ላይ ለምሳሌ ሰገዱት ሊሉ ነው እንደገና ደግሞ አስርን 9 ሰዓት ላይ ሻርብ ጀምረው ሰገዱት ማለት ነው ስለዚህ ምን አሉ ሁለቱም ወቅቱ ላይ የተሰገደው እንጂ ጀምዓ አይባልም ማጠጋጉት ማጠጋጋት ማለት ነው ስለዚህ ሷሂሁን ሐዲስ በዚህ ፈስረው ሰፈር ላይ ሰብስቦ መስገድ አይቻልም ይላሉ ሐነፊያዎች طيب ማስረጃቸውስ ምንድነው ጅምሁሩ ይበቃል ብለዋል እንደውም ጅምሁሩ ዑለማዎች ምንድነው የሚሉት እየተጓዘ የሚሆን ያለው ሰፈሩን አቁሟል ለጊዜው ቁጭ ብሏል ግን ያው ጨርሶ አልመጣም ወደ ቤቱ ማለት ነው እየተጓዘ ሆቴል ላይ ተቀምጦ ቢሆን ሙሳፊር ሙሳፊር ነው ማሳጠር ይችላል ማንም መሰብሰብ ይችላል ማስረጃው አን ነብይ ሰለላሁ ዐለይሂ ወሰለም صلاه يوم في غزوه تبوك ثم صلى الظهر والعصر جمعا ثم دخل ثم خرج فصلى المغرب والعشاء جمعا ማለት ነው ይሄ ነው ማስረጃቸው ያው የሚሉት ማለት ነው አንዳንዶቹ እየተጓዘ በጉዞ ላይ ከሆነ ጀምዕ ይችላል ሆቴል ላይ ተቀምጦ ሁሉን በየወቱ ይስገደው ይላሉ ለዚህ ማስረጃ ደግሞ ሲያመጡ اذا جد به السير من الحديث ያመጣል انه كان اذا جد به السير جمع بين المغرب والعشاء የሚለውን ويقول ان النبي صلى الله عليه وسلم كان اذا جد به السير جمع بينهما ቡኻሪ ሙስሊም የዘገቡት ሐዲስ ነው ሐዲስ ነው ያወሩት ኢብኑ ዑመር ናቸው አብዱላህ ኢብኑ ዑመር እሺ አላያል እዚህ ጋር የሚከብድ የሚጠና ነገር የለውም መዛቦች ቢለያዩም እና አቡ ሐኒፋም የራሳቸው ትርጉም ሰጥተው ነው ትርጉማቸው ግን ተቀባይነት የለውም ነው ሷሂሁ የምንወስደው ጀማዓተ ተቅዲምም ይቻላል ጀማዓተ ተኽሪም ይቻላል የሚለውን ነው ጀም ማረግም ቀስር ማረግም ይቻላል ቀጥሉ وعن جابر وعن جابر رضي الله تعالى عنه قال قال رسول الله صلى الله عليه وسلم خير خير أمة الذين إذا أسعوا استغفروا وإذا سافروا قصروا وأفروا أخرجوا الطبراني في الأوسط باب ضعيف وفي مرسل سعيد ابن المسيب عند البياقي مختصر طيب وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم خير امتي الذين اذا اساءوا استغفروا واذا سافروا قصروا وافطروا ምን ማለት ነው ከጃብር ተዘገበ ስራውን አላህ ለና ጃብር ረሱል ሰለላሁ ዐለይሂ ወሰለም እንዲህ ሲናገሩ ሰማሁ ይላል خير امتي ከኔ ህዝቦች በላጩና ትልቁን ነገር ይዘዋል የሚባሉት አለዲነ እነዚያ ናቸው اذا አሳኡ ማለት اذا اذنبوا ማለት ወንጀል ሲፈጽሙ ቶሮ ብለው استغفሩ ምህረት የሚለምኑት ናቸው ጥፋታቸውን አውቀው ጌታችን ይቅር በለን ማረን ማረን የሚሉት ናቸው ወኢዳ ሳፈሩ ጉዞ በሚጓዙ ሰዓት ደግሞ መንገድ ላይ ሲሆኑ ቀሰሩ ያሳጠሩ ሶላታቸውን ዋፍጠሩ ጾማቸውን ያፈጠሩ እነሱ ናቸው የሚል ነው ሐዲሱን اخرجه الطبراني في الاوسط طبراني ብዙ ክታብ አላቸው الاوسط የሚባል አንድ ክታብ አላቸውና እዛ ላይ ዘግበውታል ነው ግን ዘገባው በእስናድን ضعيف ድክመት ባለበት ዘገባ ላይ ዘገቡት وهو رسول في مراسل سعيد بن مسيب سعيد بن مسيب مرسل አድርገው የሚዘግቡት አለ سعيد بن مسيب ታቢዒ ናቸው እሳቸው قال رسول الله صلى الله عليه وسلم ካወሩ ሐዲሱ ምን ይሆናል ሙርሰል ነው عند البيهقي بيهقي ላይ مختصرا አጠራ አድርገው በሚመራሲ سعيد بن مسيب ተዘግቧል ነው የسعيد بن مسيب መራሲል ያው ተቀባይት አለው የሚል ነገር ስላለው ነው ይሄን መጥቀሱ ማለት ነው اذا ساو اذا اذنبوا መጥፎ ነገር ሲሰሩ ተበብለው መልካም ስራ ይሰራሉ እስትግፋር ያደርጋሉ ማለት ነው ይሄ ዘገባው ضعيفም ቢሆን የሐሪሱ ፍሬ ሐሳቡ ሌላ የሚደግፈው ሰሂህ ነገር አለ አንደኛ ቁርአንም አለ ማለት አንድ ወንጀል ስፈጽሙ ተረብላችሁ መልካም ስራ ስሩባት ያቺ መልካም ስራ ታብሰዋል ፈኢንሃ ተምሁሃ ምን ነገር አለ በሐዲስም ተዘግቧል የዛ ማዕና ስለሆነ ችግር የለውም ባለፈው እንዳየነው አላህ Subhanahu Wa Ta'ala ሩክሳ ያደረገው ነገር ሲሰሩለት ይወዳል ብለናል እ ዋጅብ ያደረገው ሲፈጸም እንደሚወድ ሁሉ ሩክሳ የሰጠው ሲፈሰራ ይወዳል ብለናልና ወይዳ ሳፈር ቀሰሩ የሚለው ማዕናም እዛ ስለሚካተት ማዕና الحديث ተቀባይነት አለው ነው እንደገና ወኸሩ ኸጣኢና አተዋቡ የሚል ደግሞ አለ استغفار የሚያደርጉት እኮ ተወስ ያደርጉ ነው የስተተኛዎች ከስተተኛዎች ሁሉ በላጭ ማለት ተሮ ብለው ንስሐ ተውበት የሚያደርጉ ናቸው ብሏ እ ወይዳ ዘንበን ዘከሩ ወዒድ الله وعذابه ወንጀል ሲፈጽሙ የአላህን ዛቻ የአላህን ቅጣት አስታውሰው ተውባ ብለው እስትግፋር የሚያደርጉ ወደ አላህ የሚመለሱ ተውበተን ሄድመት ሳይሆን ተውበተን የሚያደርጉ ማለት ነው ቁርጠኝነት ያለው ያው የተውበት መስፈርት ታቁታላችሁ ባለፈው መጸጸት አሁን ከወንጀሉ መውጣት ወደፊት ለመመለስ መወሰን የሰው ሀቅ ከሆነ ደግሞ መመለስ ነው እኒህን አሟልተው ተውበት አድርገው እስትግፋር የሚያደርጉ ማለት ሰፈር ሲወጡ ደግሞ አተው ሩኸሰላህ አላህ የፈቀደላቸው ነገር ማፍጠር በረመዳን ቀን ማለት ነው فليس من البر الصيام في السفر ሰፈር ላይ መጾሙ ከበጎ ስራ የሚቆጠር አይደለም ወቀሰሩ ማለት ቀሰሩ ሶላተ ሩባዕያ አራት የነበሩ ሶላቶችን ሁለት ያደረጉ ማለት ነው واذا ضربتم في الارض فليس عليكم جناح ان تقصروا من الصلاه ሰፈር በምትወጡ ሰዓት በመንገድ ስትጓዙ ሶላታችሁን ብታሳጥሩ ምንም አይነት ወንጀል የለባችሁም ትችላላችሁ ብሏል ቀስር ሶላትን ማሳጠር በሰፈር ማፍጠር አፍደሉ ሚን الصيام ከመጾምና ሶላቱን ሞልቶ ከመስገድ ይበልጣል የሚሉ ሰዎች ማስረጃቸው ይሄ ሐዲስ ነው طيب فاما القصر فتقدم كلام المحققين ومنهم شيخ الاسلام قصر الصلاه مشروع في الكتاب والسنه واجماع المسلمين صلاه ማሳጠር በቁርአንም በሐዲስም በእጅማዕ المسلمين ተገኝቷል ነው ابن القيم رحمه الله لم يثبت عنه صلى الله عليه وسلم انه ان الرباعيه في السفر البتة ይላል ነብዩ አለይሂ ሰላቱ ወሰለም መንገድ ወጥተው አራት የነበሩ ሶላቶችን አራት አድርገው በሰፈር ላይ የለም አሳጥረው ነው የሰገዱት ስለዚህ ምን እናግብለናል ባለፈው እንዳየነው ሞልቶ መስገድ ይቻላል የሚለው ነገርም ቢኖር እንኳ ሰፈር የወጣ ሰው ከኺላፉም ለመውጣት እየሞል ማነው እያሳጠረ ይስገድ ብለናል ነብያችን ሞልተው አያውቁም አይሻ ስፈር ተሳጥራለች ስፈር ትሞላለች የሚነገር አይተናል ቢሆንም ሞል አሳጥሮ መስገዱ ከኺላፉ ሁሉ ያወጣል ለምን በእጅማ የጸደቀ ነገር ስለሆነ ማሳጠሩ ማለት ነው ቀጥሉ وعن إمران بن حسين رضي الله عنهما قال كانت بي بواسير فسألت النبي صلى الله عليه وسلم عن الصلاة فقال صل قائما فإن لم تستطع فقاعدا فإن لم تستطع على جنب على جنب رواه البخاري طيب አሁን ደግሞ ሶላተል ሙሳፊርን ጨርሶ ወደ ሶላተል መሪድ እየገባልን ነው የበሽተኛ አሰጋገድ وعن عمران ابن حسين رضي الله عنه قال كانت بي بواسير فسألت النبي صلى الله عليه وسلم عن الصلاة فقال صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنب رواه البخاري እንግዲህ ኢምራን ኢብኑ ሁሰይን ምንድነው የሚለው ካነት ቢ እኔ ላይ ነበረችብኝ በዋሲሩ ማለት ያው ጀምዕ ነው የሚያሳየው ክንታሮቶች ማለት ነው ክንታሮት ያለበት ሰው በጣም እንደሚቸገር ታውቃላችሁ በመቀመጫው ላይ ማለት ነው ያብጣል እንደገና ይደማል ያስቸግራል ተመዱድም አለው ይላል የመርዘም የመሄድ ባህሪም አለው ይላሉ አላየሃል ያው ክንታሩት በውስ فسالت النبي صلى الله عليه وسلم እና ለመቆም እቸገራለሁኝ እንዴት አድርጌ ልስገድ ብዬ አን ሶላቲ ስላሰጋገድ ጠየኳቸው فقال ነብዩ መልሰጡ ሶሊ ቃይማ ቁመ ስገድ አሉት ካልቻልክ ደግሞ ፈይለም ተስተዲ ፈቃይደን ቁጭ ብለህ ስገድ ምን ችግር አለው በሽተኛ ከሆንክ ፈይለም ተስተዲ ይሄንን ካልቻልክ ፈዓላ ጀም በጎን ጋደም ብለህም መስገድ ትችላለህ ብለው ነግረውታል ስለዚህ ክንታሮትም ሆነ ሌላ በሽታ ከመቆም የሚከለክለን ካለ ቁጭ ብለን ቁጭ ብለን ከመስገድ የሚከለክለን ካለ ጋደም ብለንም ቢሆን መስገድ ይቻላል ሶላትን ማሳለፍ የማይቻለው እንጂ አሰጋገዱ እንዳቅማችን ነው ማለት ነው ሐዲሱ ያው ሷሂህ ነው ቡኻሪ ነው ሐዲሱን ያመለከተው የበሽተኛ አሰጋገድ ሲቻል መቆም ካልተቻለ ቁጭ ብሎ ያው እንደሚቻል መስገድ ነው ማለት ነው ባይኑ መጥቀስ እስከቻለ ድረስ ሁሉ እየጠቀሰ ባይኑ ይስገድ ብለዋል አካል እንኳን ባይንቀሳቀስ ማለት ነው የሶላት ከባድ ነው እኔ የሚገርመኝ ትንሽ ካመመን እኮ ሶላት አንሰግድም ብዙዎቻችን በተለይ ሆስፒታል ከተኛ ሰውየው አለቀ ምንም ሆነ ምን ሶላት ሊያልፍ አይገባውም ሶላትን ልናሳልፍ አይገባም በአቅራችን ሆነን ቢጠና ወደፊት የሚመጡ ህጎች ይኖራሉ የሚቻልበት ነገር እናደርጋለን እንጂ የሚፈቀደውን እንፈጽማለን እንጂ የማይፈቀደው ውስጥ አንገባም ነው ይሄ ሐዲስ ያው ቁርአንም አለ ላይ يكلف ነፍሰን ኢላ ወሰዓ ነው አላህ አንድ ነፍስ አያስገድዳትም የምችለውን እንጂ ቁሞ መስገድ ፈርድ ነበረ አሁን ፈርዱንም መቆሙን ተወው እየተባለ ነው وما جعل عليكم في الدين من حرج በዲናችሁ ላይ መቸጋገርን አላህ አላደረገም ስለዚህ ኢማሙ ነወዊ ምን ይላሉ ኡመቶች በአጠቃላይ ተስማምተዋል ኡማው ተስማምተዋል ምን على ان من عجز عن القيام في الفريضه فرض ሶላት ላይ ቆሞ መስገድ ያቃተው ቁጭ ብሎ ይስገዳት ቁጭ ብሎ ሰግዶት ከኋላ ሲድን ሊመልስ አይገባውም አይመልስም ብለዋል እንደገና የሚገርመው ደግሞ ቁሞ የሰገደው ሰውዬና ቁጭ ብሎ የሰገደው አጅራቸው አይቀንስባቸውም ቁጭ ብለው ስለሰገዱ ለምን አሟቸው ስለሆነ ማለት ነው ባያማቸው ኑሮ ቁሞ ይሰግዱ ነበርና አሁን ችግራችን ትንሽ እንደው ምክንያት ያለችው ሁሉ ወንበሩን ሳብ ሲያደርግ ነው የምታወስ ሼክ ሽንቅት ናቸው ሼክ ወሳይብና አንድ የሰማሁት ነገር አለ ከቤቱ ወንበር ተሸክሞ ሄደ ያለው ወንበር ተሸክሞ እየሄደ ቁጭ ብሎ ይሰግዳል ወንበር መሸከም የቻለ መስጊድ ያቀተው ነገር አላቸው እና ብዙዎቹ ተሳሁል ያደርጋሉ ካቃተህ ነው መስፈርቱ ካቃተህ ቁጭ ብለህ ስገድ ከቻለ ግን ቁሞ ስገድ ማለት ነው ካቃተው ደግሞ ጋርም ብሎ ስገድ ነው ስለዚህ ምን ያክል በሽታ ሲይዘው ነው ቁጭ ብሎ መስገድ የሚችለው መቆሙ የሚቀርለት በሚለው ላይ የተለያየ ሐሳቦች አሉ ያው ለመቆም የሚቸጋገር ከሆነ ቁጭ ብሎ ይስገድ ነው لان الخشوع مقصود الصلاه ሶላት ለመቼም አላህ መፍራት ዋናው የሶላት ሀጭሩ ነው ስለዚህ ቁም ያለው ሲል አላህን መፍራቱን ትቶ ደከበኛል አልደከመኝ ወደኩ አልወደኩ እያለ ከሆነ ፍርሃቱ ሊቀር ነው ሆሾ ሊቀር ነው ስለዚህ ቁጭ ብሎ ተረጋግቶ አላህን ፈርቶ ይስገር ነው ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብሎ ሰግደዋል መቼ አንድ ጊዜ ከፈረሰ ፈረሰ ደንግጣ ጎፍታባቸው ከዛ ወርቀው ነበር ያን ጊዜ ትንሽ ወለምታ ነው ሉቅ ያምትሩት ያ ነገር አጋጥሟቸው ቁጭ ብለው ሰግደዋል ነው والظاهر انه لم يكن لعجزه عن القيام መቆም አቅቷቸው አይደለም መቆም አቅቷቸው አይደለም ነገር ግን መቆሙ መሸቃ ነበረው መቸጋገር ያመጣ ነበር ስለዚህ ከመቸጋገር ምን ይሻላል ቁጭ ብሎ መስገድ ይሻላል ነው ሌላው اذا مرض العبد اذا مرض العبد او سافر كتب له ما كان يعمل مقيما صحيحا አንድ ሰው ታሞ ወይ መንገድ ወጥቶ ባለበት ሰዓት ጤናማ ሆኖ በነበረበት በሚሰግደውን አስተጋገር ይጻፍለታል ለበሽተኛው ማለት ነው መንገድ የወጣው ማሳጥሮ ቢሰግደውም ሶላቱን አገር ቤት ሆኖ ሞልቶ እንደሰገደው ይታሰብለታል ተብሏል ሶላትን ምንም ሆነ ምን ማሳለፍ አይቻልም አእምሮ እስካለ ድረስ የሚለው በደንብ ያዙልኝ ቀጥሉ وعن جابر رضي الله تعالى عنه قال عاد النبي صلى الله عليه وسلم مريض مريضا فراه يصلي على وسادة فرم بها وقال صل على الأرض إن استطعت وإلا فأومي إيماء وجعل إيماء وجعل سجودك أخفض أخفض من ركوعك رواه البيهقي وصحح أبو أبو حاتم وقفه وعن جابر رضي الله عنه قال عاد النبي صلى الله عليه وسلم مريضا فرآه يصلي على وساده فرمى بها وقال صل على الأرض إن استطعت وإلا فأومئي ماء واجعل سجودك اخفض من ركوعك ጃብር ነው አሁን ሐዲስ የሚያወራልን ነብዩ ሰለላሁ ዐለይሂ ወሰለም አዩ ዘየሩ ጎበኙ ይላል አደ ማለት አንዱ ትርጉም ተመለሰ ለማለት ነው ሁለተኛው ትርጉም አደ ዘየሩ ዛረ እንደማለት ነው ማን ነብያችን ማንን መሪዶን በሽተኛን ጎበኙ ወይም ጠየቁ ማለት ነው እና ሊጠይቁት እንደሄዱ ሲሰግድ ያዩት ፈራአሁ አዩት ይሰግድ ሲሰግድ አላ ዊሳደቲን ፍራስ ላይ ማለት ነው ፍራሱ ፊት ለፊት መሬት መውረድ አቅቶታ ሰውየው ወገቡ አመል ሊሆን ይችላል የሚቸጋግርበት ነገር አለ ስለዚህ መሬት መድረስ ካቃተኝ ከመሬት ላይ ጎብ የሚያደርግ ነገር ፈልጌ እዛ ላይ ስጁድ ላድርግ ብሎ ይፈዳው ፊት ለፊቱ አድርጎ ውሳዳውን ሲሰግዳዩት ፈረማ ቢሃ ጣሉበት ማለት ነው ለግንባሩ ያስቀምጣትን ትራስ ወረወሩበት ማለት ያው እንዳይሰግድ ያደረጉት ማለት ነው ውጭ ወረወሩት ማለት አይደለም وقال አሉት ሶሊ ስገድ على الارض መሬት ላይ ሶሊ ያ የላትም እዚህ ጋር ያሸው ትእዛዝ ሲሆን ሶሊ ያዋ ትወድቃለች ሶሊ ስገድ على الارض ምድር ላይ ስገድ አሉት ምድር ስንል ግድ አፈር ላይ ማለት አይደለም ምንጣፍም ቢኖረው አርድ ይባላል ያው መሬት ጋር ተያዘ ከሆነ ማለት ነው እና እሱ ላይ ስገድ ጎብ የሚያደርግ ነገር ማን ነው ስወንጅ ነገር ላይ አትስገድ ለማለት ነው ከቻልክ ማለት እንስተጧተ ከቻልክ አሉት መሬት መደስ ካቃተህ ደግሞ ወይላ ካልቻልክ ማለት ነው ፈአውሚ ጥቀስ ኢማአን መጥቀስ የጥቀስ ስገድ ጥቅሻ ማለት ሳይነካ ነው መሬት ነው طيب صلي على الارض ማለት መሬት ላይ ስጁድ አድርግ ማለት ነው ወይላ ፈአውሚ ጥቀስ ማለት ደግሞ ግንባርህ መሬት ሳይነካ ማለት ነው ሀዳ እንድላደርግ ነው ሩኩና ስጁድ በሚለያል ልንል እንችላለን ሩኩ ላይ ነው ስጁድ መሬት ነበር የሚደረገው አሁን ሁለቱም ላይ ሊሆን ነው ምድር ሳይነኩ ማለት ነው በምን ይለያል ወጅአል ስጁደከ ሱጁድህን አድርገው አخفض ዝቅ ያለ ምሩኩይከ ከሩኩ ሩኩ ገርበብ ይላል ሱጁድ ደግሞ ዝቅ ይላል በሁለቱም ግን በሩኩም በሱጁድ መሬት አይነካም رواه البيهقي بيهقي ዘግበውታል አቡ ሐቲም ወቅፍነቱን ሐዲሱ መውቁፍ መሆኑን አረጋግጠዋል ወይም ትክክል ብለውታል መውቁፍነት ሰው ከሆነ በጥቅሉ ሐዲሱ ምን ሊሆን ነው ሐዲሱ መውቁፍ ምን አቅሳም ضعيف ነው የሚሆነው ከደካማ ሐዲስ ነው የምንወስደው البزار وقال البزار لا يعرف احد رواه عن الثوري غير ابي بكر الحنفي ك ما سفيان الثوري ላይ ያወራው ሰውዬ አንድ ሰው ብቻ ነው የሚታወቀው እሱ ደግሞ ያን ያክል ነው እያሉ ነው አይመሰገንም ነው ዑቱል መሪዶ ኢያደተን ይባላል بمعنى زرته عاد ማለት አው ዛራ እንደ ማለት ነው فالرجل عائد وجمعه عواد والمرأة عائدة ለሴቷ عائدة ትባላለች በሽተኛን ጠይቃ ጠይቃ የመጣች ማለት ነው وجمعها عود بغير الف ዊሳዳ ዊሳዳ ዋዋን በከስራ ምናነባት ያው ትራስ ማለት ነው ከራሳችን ስር የምናስቀምጠው ነገር ትራስ ይባላል በአረበኛው ዊሳዳ ይባላል በሽተኛ በበሽታው ምክንያት መሬት ነክቶ ስጁድ ማድረግ ካቃተው ያን የሚተካ ትራስ ነገር እንደሚጠላ ነው የሚያሳየው መጥቀን ያለበት ባይሆን ጥቅሻው ከሩኩ ዝቅ ያለ ይሆናል ማለት ነው መቆም ከቻለ ቁሞ ነው የሚሰግደው ሩኩና ስጁድ ላይ ሳካት ይችላል ለምሳሌ فإن كان قادرا على القيام فإماء في الركوع يكون من قيام ቁሞ ሩኩ ያደርጋል ማለት ነው በጥቅሻ ወኢማኡ في السجود ስጁድ ላይ ደግሞ ቁጭ ብሎ ማለት ነው እንደቆመ ሩኩን ጥቅሻ ያደርጋል ወጭ በሚልበት ሰዓት ደግሞ ስጁዱን ማለት ነው ጥቅሻ ያደርጋል ያው መሬት መንከት አይችልም ሰውየው ስለዚህ ከፍና ዝቃለልን ማለት ነው ሌላው ሸሪዓችን ደስ የሚለው ነገር እስላም የሰው ልጅ እንደ አቅሙ ነው የሚያዘው እንጂ የማይችለው ግባና ፈጽም አይለውም ተቸግሮ ደግሞ ያን የነበረው ልምዱን ቢቀንስ ለምን እንደዛ ረከበም አይቀጣውም ማለት ነው መቆም ያቃተው ቁጭ ብሎ ቁጭ ብሎ ያቃተው ተጋርሞ ይስገድ ሱጁድ ያቃተው ሰው በመጥቀስ መስገድ እያለ ያመቻቸልን ይገኛል ማለት ነው እሺ وعن عائشه رضي الله عنها قالت رايت النبي صلى الله عليه وسلم يصلي متربعا رواه النسائي وصححه الحاكم አሁን ያሳለፍነው ሐዲስ መቆም ይችላል ማጎንበስ ይችላል ሱጁድ ግን አይችልም ነው እየጠቀሰ ይስገዳል አሁን ደግሞ ቁሙ መስገድ አይችልም ቁጭ ብሎ ሊሰግድ ነው ቁጭ ብሎ በሚሰግድበት ሰዓት እንዴት ነው ይቀመጥ ይሄ ነው ጥያቄው እንዴት ነው ይቀመጥ ለሚለው የአይሻ ሐዲስ የአይሻ ሐዲስ ምንድነው የሚለው وانا عائشه روي عن عائشه ማለት ነው رضي الله عنها قالت አለች ምን አለች رايت النبي ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አይቻቸው አይቻቸዋለሁ ይሰሊ ሲሰግዱ ሙተረቢአ አራት ረድፍ ሆነው አራት ረድፍ አቀማመጥ ገብታችኋል አይደል ቀኝ እግሩ ወደ ግራ እግሩ ግራ እግሩን ጫማውን ወደ ቀኙ አሳክቶ መቀመጥ ማለት ነው መቼም ቂማ ይቀባችሁ ታቁታላችሁ ዛሬ ብትወብቱ رواه النسائي وصححه الحاكم ነሳይ ዘግበውታል ሐኪም ጥሩ ብለውታል ሐዲሱ ሰሂህ ነው ስለዚህ ቁጭ በሚሰግድ ሰው ወንበር ላይ ከሆነ ምን ማያጠያይቅም አቀማመጡ ግልጽ ነው ለሁላችሁም ያለ ወንበር መሬት ላይ የሚቀመጥ ከሆነ ግን እግሮቹን ያስተላልፋቸዋል ቀኙ ወደ በግራ ጉልበቱ ስር የግራ ጫማውን በእግሩ መካከል ያወጣዋል ማለት ነው በዚህ መልኩ ተቀምጦ መስገድ ይቻላል ይሄ አንዱ ነው ሌላው ደግሞ አቀማመጥ ያው ለስጁድ እንደምንቀ ለተህያት እንደምንቀመጠው ሆኖ ሊቀመጥም ይችላል እንደ ሁኔታው ማለት ነው ግን ሙተረቢአን አራት ረድፍ ሆኖ መቀመጡን ያበልጣሉ በተለይ في موضع القيام በሚቆምበት ሰዓት በዛ መቀመጥ ማለት ነው በሚቆምበት ማለት ቁርአን እየቀራ ባለበት ሰዓት ያው ቂያማ የሚባለው እንዲለይ ማለት ነው አተህያት የሚቀራበት ሰዓትና ቁርአን የሚቀራበት ሰዓት እንዲለይ ቁርአን በሚቀራበት ሰዓት አሁን በተባለው መልኩ ቁጭ ይበል አራት ረድፍ ሆኖ ሱጁድ ላይ ማን ነው አተህያት ላይ በሚሆንበት ሰዓት ደግሞ እኛ ባዘቦቱ መጨረሻው ቅማጤ ላይ እንደምንቀመጠው ማለት ነው ሙፍተሪሽ ሆኖ ቢቀመጥ ይመረጣል ብለዋል ማስረጃው የአይሻ ሐዲስ ነብያችን አለይሂ ሰላቱ ወሰለም ሲሰግዱ አየኋቸው አራት ረድፍ ተቀምጠው አይቻቸዋለሁ የሚለው ነው ማለት ነው